واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى واتقوا الله واعلموا أنكم إليه تحشرون ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو ألد الخصام وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل والله لا يحب الفساد وإذا قيل له اتق الله أخذته العزة بالإثم فحسبه جهنم ولبئس المهاد ومن الناس من يشري نفسه ابتغاء مرضات الله والله رؤوف بالعباد يا أيها الذين آمنوا ادخلوا في السلم شافة ولا تتبعوا خطوات الشيطان إنه لكم عدو مبين فإن زللتم من بعد ما جاءتكم البينات فاعلموا أن الله عزيز حكيم هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة وقضي الأمر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 አሽሩ ማሉማት የሐጅ ተግባር በተወሰኑ ወራቶች ውስጥ ይስተናገዳሉ ከሚለው ጀምሮ ከእሱ ጋር ተዛምዶ ያላቸውን እንዲሁም የሀጅን እንቅስቃሴ ከአረፋት ወደ ሙዝደሊፋ ከዛ ወደ ሚና የሚደረጉትን ሃይማኖታዊ ጉዞዎች እየገለጸ ነበር ያቆም ነው እዛ ያው በአይዱ ቀን የሚደረጉት ነገሮች ነው አሁን የሚደርሰው ባጭሩ ተይዱ ቀጥሎ አያሙ ሚና ወልኩሩላህ ፊ አያሚ ማሉማት ማዱዳት ወልኩሩላህ ፊ አያሚ ማዱዳት አላህም ስብሓናሁ ወተዓላ ጌታቸውን በተቆጠሩ ቀናቶች ውስጥ አውሱትና ወዲሱት ይላል አወለ ቦታ የአያሚ ማሉማት የሚላለ ለማሉማት የሚለው አሽሩ ዝልሕጃ ዝልሕጃ አስሩ ቀናቶች ከመጀመሪያው ጀምሮ ማሉማት ይባላሉ ማዱሪያት የሚለው ግን ጫማታ ሳይዱ ጀምሮ አያመ ተሽሪክ ማለት ነው አያመ ተሽሪቅ አያም እንደማዱዳት የመጀመሪያዎቹ 10 ወይ 9 ቀናቶች ደግሞ አያሙ ማሉማት በመባል ይታወቃሉ እና አላህ Subhanahu Wa Ta'ala እንግዲህ የፋሉ ማይሻው የቁማዩር ነውና እሱ የሚፈልገውና የሚወደው ከሆነ አንድ ነገር ሁሉ ነገር ኢባዳ ይሆናል የሀጅ ስራ በአጠቃላይ ሲታይ ይዘቱ እንቅስቃሴው ከኢባዳ ጋር ምን አገናኘው የሚያሰኝ ነው የዛሄሩ ሲታይ ማለት ነው ሊበረሃ ለመጠለያ በሌለበት አረፋ በፀሐይ ሲንጋረሩ መዋል ከዛ ተመልሶ ምድር በዳ ላይ በሙዝደሊፋ ማደር ከዛም ተመልሶ በነጋታው ጥጠር መወርወርና ለሶስት ቀናት ያህል በዛ በረሃማ ቦታ ላይ መኖር እንዳሁኑ ያው ከደማት የለም በዛ ጊዜ ሰው በስንት መከራ በብርድ በፀሐይ በራብ በጥማት ውሃ እንኳን ውሃ ይገኙ ነበረ በኮዳ ይዞ የሄደ ሰው ካልሆነ በስተቀ በዛ ሁኔታ እንግዲህ በእነዚህ በተወሰኑ ቀናቶች የሚደረገው እንቅስቃሴ ለአላህ ታማኝና ተገዥ መሆኑን ለማረጋገጥ ነው እንደሚታወቀው የሰው ልጅ ራሱን ወዳድ ነው ራሱን ከመውደድ የተነሳ አቅም ካላጠረው በስተቀር ከፈለገው ሰዓት መብላት፣ መጠጣት፣ መዝናናት፣ መደሰት ልፋዱና ፍላጎቱ ነው። ግን አላህ Subhanahu Wa Ta'ala በእኔ ካመናችሁ እስትለኔ ብላችሁ የተወሰኑ ቀናቶችን የመራፊቀል ሀያት የህይወት አስፈላጊ ጉዳዮች ሁሉ በሌሉበት በረሃማ ቦታ ተንዘላቱና ተጎሳቁሉ ለእኔ ብላችሁ ይላል ማለት ነው ያንን እንግዲህ ምንም ራሴን በወድም ቢጠማኝም ቢረበኝም ቢሞቅም ቢበርድም የፈለገ የሆነ የአላህ ፍላጎት እስከሆነ ድረስ እዛ እጄ ሰተፋለሁኝ የሚለው አማኝነቱን አረጋገጠ ማለት ነው እና ተምቾቴ ወጥቼ ለምንድን ነው በረሃ እጄ የምንገላታው ካለ ደግሞ የራሱን ፍላጎት መረጠ ማለት ነው ሁልጊዜ ኢባዳ ከፍላጎት ባሻገር ነው ሰዎች በተፈጥሯቸው የሚፈልጓቸውና የሚያዝናናቸውን ነገሮች ባያዛቸውም ያደርጋሉ ለራሳቸው ፍላጎት ሲሉ ማለት ነው አላህ ግን Subhanahu Wa Ta'ala የራስን ፍላጎትና ምቾት ሰውተ ለኔ ብለ አድርግ ብሎ በሚጠይቅህ ጊዜ ያንን ስትፈጽም ነው ለብሎ በአሁኑ ጊዜ በቅንጦ ላይ የሚኖሩ ሰዎች የሐጅ ማድረግ እድላቸው በጣም ጠባብ ነው እና ሁላችሁም እንደምታውቁት በዛ ሀገር ከሚገባ በላይ ያው የሐጅኛ ቁጥር ይሄዳል ተዳህልም ተፋሪጅም ነዋሪዎቹ እዚህ ብዙ እንደ አይደፍሩትም ማለት ነው በምን ኑሯቸውም ስለጣማቸው አግነቢ ነው እንደምንም ብሎ ቢከለክሉትም ተፍጨርጭሮ ምን ብሎ የሚሄደው ማለት ነው ሌላው ግን ብዙ ቅስቀሳ መሐፊዛት ይደረግለታል የተፈለገውን ያህል አይሄድም ማለት ነው ለምን ፍላጎቱን የጥሩ የተመቻቸ ኑሮ ስለለመደ ከዛ መውጣት አይፈልግም አንድ ሳምንት እንኳ ቢሆን ማለት ነው በዛ ላይ ዘህማው ምናምን ያሰራራቸዋል አላህ ደግሞ ለዚህ ነው እናንተ ፍላጎትና ከኔ ፍላጎት የትኛውን ታስቀድማላችሁ ብሎ ነው ይሄን ፈተና ያመጣው ማለት ነው ደግነቱ ነብዩ እንዳሉት አለይሂ ሰላቱ ወሰለም ግዴታው አንዴ ብቻ መሆኑ እና አዩሃና እነላህ ቀድ ፈረደ አለይኩም الحج فحج ሲሉ አፊ ኩል አን ያ ረሱላህ አላቸው በየአመቱ ነው ወይን የምናደርገው ሲል ያልሰሙ መስለው እሳቸውን ዘወር አደረጉ እንደገና አሁን በየአመቱ ነው ወይ ብሎ ደግሞ ጠየቃቸው ዝም አሉ አሁንም መልሶ ጠየቀ ይህ ጊዜ ኢዳ ተረክቱኩም ፈትሩኩኒ ስተዋቸው አትተውኝም እንደ አሉ እና አሁን ይሄን ጥያቄ ማቅረብ አያስፈልግም ምክንያቱም በያመቱ ከሆነ መግለጽ ያለብኝ እኔ ነኝ ኃላፊነቱ የራሴ ነው በያመቱ ይሁን በየስድስት አመቱ ይሁን በየአስር አመቱ ይሁን ታስፈለገ ገደብ መስጠት እኔ ያው ጌታ በሰጠኝ መመሪያ መሰረት እላለሁኝ ምን አስቸኮለ በየአመቱ እያልክ የምትተውተው ለምንድን ነው ይሄን ለውቁልቱ ነአም ለወጀበት ወለመስተጧቱማ አሁን በየአመቱ ነው ብዬ በሰቆ ግዴታ ይሆናል ከዛ በኋላ ደግሞ አትችሉትም አትወጡትም ነበር ከማትወጥ ነገር ላይ እንደዚህ አይነት መጎትጎት አያስፈልግም የተነገራችሁን ዝም ብላችሁ መቀበል ነው ሀጅ አድርግ ከተባለ አንድ ጊዜ የሚለውን ነው የሚያመለክተው ከዛ በኋላ ደጋግም የሚል ማብራሪያ ካልተሰጠ በስተቀር መደጋገም አያስፈልግም ማለት ነው በግዴታ ደረጃ ስለዚህ እንግዲህ አላህ የሰዎችንም ፍላጎት ግምት ውስጥ አንድ ያስገባ ነው ማለት ነው ይሄ ነገር በተለይ ከሩቅ ሀገር የሚመጡ ሰዎች ብዙ ተካሊፍ አለባቸው ዘመቶ መገላታቱ ብቻ ሳይሆን ሀገራቸው ብዙዎች ያስፈልጋቸዋል ጉዞ ብዙ ነገር ይከለፋቸዋል ያ ሁሉ እንዳይከብዳቸው አንድ ጊዜ ነው ግዴታ ያደረገው ማለት ነው ይቺ ግን የኢማን መፈተኛ መሆን አለባት አቅም ያለው ጤንነት ያለው ሰው ቢያንስ ቢያንስ ከፈለገው ከዓለም አጥናፍ አንድ ጊዜ መጥቶ ይህችን ግዴታ መወጣት አለበት ያን በሚወጣ ጊዜ ደግሞ በተለያዩ በረሃማ ቦታዎች ላይ መንገላታትና መጎሳቆልን ፈርተ ይሄንን ትእዛዝ ወደ ኋላ እንዳትል ይህን መስጠት የእምነት ግዴታ ነው ብሎ ደነገገ መታርካነ እስላም የመጨረሻው ነጥብ ሆነ ማለት ነው እና በኢቃመቲ ዚክሪላህ ነው ሰዎች ከተለያዩ ልማድና ፍላጎታቸው ርቀው ጌታን በማወደስና በማመስገን ላይ የተወሰኑ ቀናቶችን እንዲያሳልፉ ይፈልጋል ማለት ነው እና በእነዚህ ቀናቶች በሌላው ሐዲስ እንዳሉት انما جعل الطواف بالبيت والسعي بين الصفا والمروه ووقوف عرفه وايام منى ورمي الجمرات انما جعلت هذه الامور ቢዚክሪላህ Subhanahu Wa አላህን ለማወደስ መድረክ ነው የተከፈተው ማለት ነው ብዙ መድረክ እንደሆኑ ሰዎች በዱንያ ስራቸው እንደተጠመዱ ይስራ አድርጉ ቢባል እንኳን ለምሳሌ በንግድ ላይ ያለ ወይም በተለያየ ስራ ላይ ያለ ዚክር አድርጉ ቢባል አንዴ ሁለቴ ሱብሃንአላህ ይላል ያ ስራው ስለሚስበው ይረሳል ይቀጥል አይችልም ማለት ነው ግን ከመራፊቀ ዱንያ በሚል ጊዜ ተፈሩ ሆነ ማለት ነው ለዛው ስራ ብቻ ስለዚህ ሀጅ ላይ በሚጠመድበት ጊዜ ምን ሌላ የሚሻፈልበት ነገር የለም ቤቱም ደውቶ መጥቷል ልጆቹ የሉም ንብረቱ የለው ሁሉ ነገር የለም አሁን እንግዲህ የመጣሁበት አላማ ይሄ ነው ብሎ ያምናል በግዱ ማለት ነው ስለዚህ በሌላ ነገር መባተኑንና መባተሩን ይተውና በዚህ ስራ ላይ እንዲጠመድ ነው እኮ ሁሉ ሀገር አቋርጬ መጣሁት ሁሉ ገንዘብ ያወጣሁት ይሄ ሁሉ ግን የጉልትና ጉስቁልና ውስጥ የገባሁት ያው ጌታ ያለኝን አድርጌ ወንጀሌን አራግፌ አዲስ ሰው ሆኜ ልመለስ ነው የሚል ግንዛቤ ያድርበትና ጠንከር ብሎ ዚክሩን ይከታተላል ማለት ነው ዚክር የሚለው በቃል የሚነገሩት ብቻ አይደለም እንቅስቃሴው በሙሉ የሐጅ እንቅስቃሴ ዚክር ነው ማለት ነው ሶመራቱን ብትለው ጠዋፉን ብትለው ሳዩን ብትለው አረፋ መሄዱ መመለሱ ሙስደሊፋ ማደሩ ጀመራቱ ሁሉ ነገር እዚህ ስራ ላይ ውስጥ ይገባል ማለት ነው ምክንያቱም ይሄን ነገር ጌታ አዞኛል ከሚል ግንዛቤ ተነስተህ ነውና የምታደርገው ማለት ነው እና الله في ايام معدودات ተቆጠሩ ቀናቶች ተቅሊል ማረጉ ነው ልክ ረመዳን ላይ እንዳለው ማለት ነው እና كتب عليكم الصيام كما كتب على الذين من قبلكم ايام معدودات እንዳይከብዳቸው የተወሰኑ ቀናቶች እኮ ናቸው የተወሰኑ አመቱን ሙሉ ለእናንተ ፍላጎት ሊያሰጥቻቸው እናንተ ደግሞ እኔን ለመገዛትና ለማወደስ የተወሰኑ ቀናቶችን አሰጡኝምን እንደማለት ማለት ነው እና የተወሰኑ ቀናቶች እርግጥ ቢያጎታቆሉም ብትራቡም ብትደክሙም ዝሮ ዝሮ ጥቂት ቀናቶች ናቸው ይህንን ግዴታ በሳምንት እንደ ሁለት ሳምንት ወር ሁለት ወር ቢያደርገው ኑሮ ምን ያህል ይከብድ ነበረ ግን እነዚህ በጥቂት ቀናቶች ውስጥ ለኔ ብላችሁ ፍላጎታችሁን መስዋዕት አድርጋችሁ ወኔ ጋራ የሚያገናኛችሁን አዛር እንድትለማመዱ እንደ መድረሳ ወይም እንደ ኮርስ ነው በሌላ በኩል ማለት ነው ለጌታ እንደተፈሩ መሆን እንዳለበት ከመሆኑም ፈመን ተአጀለ የውመይን እነዚህም ደግሞ ሶስት ቀናት የአያሙ ሚና የሚባሉት ምናልባት ከከበዳችሁ ልዩ ልዩ አስቸኳይ ጉዳይ ካጋጠማችሁ እነሱም ላይ ደግሞ አስተያየት ይደረጋል ይላል ማለት ነው ሰበብ ማለት ነው ሱብሃንአላህ እና በሁለት ቀናት ውስጥ የኢዱ ቀን ያው ምንጊዜም የታወቀ ነው ከኢዱ ቀጥሎ ሁለት ቀናቶች መጨረሻ ላይ እሄዳለሁ ጨርሼ ይብሎ የሚሸኩል ሰው ካለ የውመይን ማለት ተማም የውመይን አያመ ተሽሪክ ሁለተኛው ቀን መሙያ ላይ አሱር ላይ ጨርሼ እሄዳለሁ የሚል ካለ ፈላ ኢስማ ያው የሚያስተኩል ዑዝር እስካለው ድረስ ወንጀል የለበትም መሄድ ይችላል አለ ማለት ነው ምክንያቱም አንዳንድ ሰው አስቸኳይ ነገር የሚያጣድፈው አለ ለመመለስ ወይ ታገር ደወልለታል አንድ ነገር ችግር ተፈጥሯል ቶሎ ድረስ የሚባል ነገር ይመጣል እንደዛ ከሆነ ግድ ሶስት ቀን ማደሩ ግዴታ አላደርግበትም የሚመረጠው ሶስቱን ቀን መጨረሱ ነው ግን ታጅል የሚያደርግ ሰበብ አጋጥሞ ታጅል ሆናለሁ ካለ ወይም ዲካም በጣም ታቅም በላይ ተተሰማው በመሄዱ ወንጀል የለበትም ባይሆን በሁለተኛው ቀን ፀሐይ ተመግባቷ በፊት አያመት ተሽርቀስታኒ በፀሐይ ተመግባቷ በፊት ሚናን መልቀቅ አለበት እዛው እያለ ፀሐይ ከገባበት ግን ወደ ሶስተኛው ቀን መሻገር ግዴታ ይሆናል ማለት ነው እና በዚህ መልክ በሁለተኛው ቀን መጨረሻ ላይ ለመውጣት የቸኮለ ሰው ፈላይት ማለይ በመውጣቱ ወንጀል የለበትም ብሎ ማሻሻያ ሰጣ ሆኖ ማለት ነው ወመን ተአሰራ እስከ ሰልጠን ቆያለሁ ብሎ ደግሞ መዘግየትን የመረጠው ፈላይስማ አለይ እሱም ቢሆን በመቆየቱ ወንጀል የለበትም ይላል ሊመን ይተቃ ለሁለታችሁም ግን ከወንጀል ነፃ የምትሆኑት ተቅዋ እስከላተላበሳችሁ ድረስ ነው ይላል ተቅዋ ካላችሁ አላህን ከፈራችሁ በተቻለ መጠን ያዘዘውን እያደረጋችሁ የከለከለውን እየተከተልን ከተገኛችሁ ቀድማችሁ ሄዳችሁም ዘገያችሁም በሁለቱም ማያስወጥታችሁ ይላል ማለት ነው እና ይህን ያለበት ምክንያቱ አሁን መቆየቱና መሸኩሎ መሄዱ እኩል አስመስሎታል አገላለጡ ላይ ቀድሞ የሄደም ወንጀል የለበትም የዘገየም ወንጀል የለበትም የዘገየ የበለጠ አጅር ያገኛል ነበር የሚባለው ግን ሁለቱም ወንጀል የለባቸውም ሲባል እኩል ነው ከወንጀል ነፃ ሆኑ እንጂ ፈድል አንድኛውም እንደሌለው ነው የሚያሳየው ማለት ነው ግን ይሄ አይደለም ሰበበ ንዙል ማወቅ የሚጠቅመው ለዚህ ነው ሰበበ ንዙሉ ሲገለጽ ለምን እንዲህ ብሎ እንደገለጸው እንዳብራራው ግልጽ ይሆናል ማለት ነው እና እንግዲህ አያመሚና በሚሆኑ ጊዜ አንዳንድ ሰዎች ይቸኩላሉ ቶሎ ወደ መካ ለመመለስ በሚቸኩሉ ጊዜ ወደ ኋላ የቀሩት ጓደኞቻቸው ገለየታለ ሲባ ሄደ እኮ እሱ ቸኩሎ ይባላል አይሱ ነገር በቃ እሱ እጭ እንኳን ያልሰብር ማድረግ አይችልም ይሉና ይፈጭታል ያሙታል ማለት ነው አጀኛ ሆነው ሜት ውስጥ ሊገቡ ነው እሱ እንግዲህ አላህ ያው እዝሩን ያቀለታል እዝር እስካለው ድረስ መሄድ ይችላል ግን ለምን ነው እስከዛሬ ያው አመት ሙሉ ለዱንያ ሲባክ ኑሮ ይችን እንኳን አንድ ቀን ማደር ተሄደ እሱ ያው ነው ሁልጊዜ ምናምን የሚባል ነገር ይመጣል ጊዜ ወንጀል እንደፈጸመ አደረጉት ሲያሙት ማለት ነው ስለዚህ ፈላኢት ማለ ይላል ባለቤቱ ፈቀደ ማለት ካፈለገ መሄድ ይችላል ወንጀል የለበትም እናንተ ለምን ተኩለ ከዲያላችሁ ልታሙት አይገባም ወንጀል የሰራ ሰው ነው የሚተቸውና አለማለት ነው እነዛ ደግሞ የሄዱት ባጠፋው ነገሌ ለምን አልመጡም ሲባል ነሱ ሰነፍ ናቸው እኮ ቶሎ መንቀሳቀስ አይችሉም ይላል ሰው ሁሉ በቃ እነሱ ያረፉበት ቦታ ጎዝጉዝ ነው በቃ ይልማ ያኛው የሚሄደው ደግሞ ያማል ማለት ነው ሁለታቸውም አትጎነታተሉ አላህ Subhanahu Wa Ta'ala ማን አላችሁ የቀረውም ጥሩ ነው ለጌታው ኢባዳ ተፈረጉ ነው እስቲ እቺን እንኳን አጋጣሚ ተጠቅሜ ኢባዳ እንዲህ ብሎ ነው የቀረው ለምን ተነፍተለዋለህ ግን ሁለታቸውም ሳታስቡት በዚህ በመተማማት ወደ ወንጀል እየገባቸው ነው ተጠቋ እየራቃቸው ነውና ተጠቋ እስካራቃቸው ድረስ መጠናቸውም መዘግየታቸውም ወንጀል የለበትም በማለት የራሱን ዳኝነት ሽምግልና ገባ በማዕከል ማለት ነው ስለዚህ ሰዎች ብዙ ጊዜ ሳያስቡት ነው መዳخله ሸይጣን ሱብሃንአላህ ትንሽ ነገር እንትን ያልክ እንደሆነ አንተ ራስን ከፍ ከፍ ሌላውን ማንት ማጣጣል ልማዱ ነው የሰው ልጅ ይህም በማድረጋቸው ሁለታቸውም የዘገየውም የቸኮለውም ወንጀል የለበትም በእናንተ አባባል ግን አንዱን ሌላው እየወነጀለው ነው ያለው ግን ወንጀሉ አላወቃቸውም እንጂ መተማማቱ ነው ሊመን ይተቃ ከተቋርጣቸው አበረ ሀጅ ላይ ያዘውን ፈረዶት ይናል ሀጅ ፈላ ረፈተ ወላ ፍሱቀ ወላ ጅዳለ ተብሎ አልነበረም እኔት ነው ትልቁ ረፈት ስለዚህ እኔት ከተማማ ሰው ሀጅ ላይ ሆኖ ከዚህ የበለጠ ምን ጥፋት ይጠፋል እና ማስፈልገውንና ግዴታ ያልሆነውን ነገር እናንተ ግን መተማመያ በማድረግ ወንጀል ውስጥ እንዳትገቡና እንዳትከስሩ እንጂ አደብ አድርጋችሁ የቸኮለውን በእዝሩን ይዞ ዝም ብሎ ቢሄድ ቢሆን ሊኖር እንደ ጓደኞቼ ቢጨርስ ደስ ባለ ነበር እያለ የቀየ የቀረውም ደግሞ እሱ እዝር አጋጥሞት ይሆናል ወንድማችን አንድ ነገር ካያጋጥመው አልሄድም ብሎ በሁስነ ዘን ብትከባበሩ ሁላችሁም አትራፊ ትሆናላችሁ ከተማማችሁ ግን ተጠቋ ሁላችሁም የተሻለነን ስትሉ ተያይዛችሁ ልትወርቁ ትችላላችሁ ሲል አስተነቀቀ ማለት ነው ወተቁላህ እና አህም ሸይ ተቁላህ ነው ለፊል ሰፈሬ ወተርሃል የሄደውም እየሄደ አላህን ከፈራ የቆየውም እየቆየ አላህን ከፈራ ትልቁ ሚዛን ተቆላ ስለሆነ አሁንም ደግሜ የማስጠነቅቃችሁ አላህን በመፍራት ላይ እንዲትተጉ ነው ይላል ማለት ነው ወአለሙ አላህን መፍራት ደግሞ የሚሳካው ምን ሲሆን ነው እልም ሲኖር ነው ግንዛቤ ሲኖረው ይሄ ነገር አጀን ያጎላል ያጠፋል ወንጀል ያስከትላል ሲባል ነውና ወአለሙ ሻኢረ ዲኒኩም የዲናችሁን የሥርዓት በሚገባ ጠንቅቃችሁ ወቁ አንነኩም ኢለይሂ ተሽሩን ከዛም ደግሞ በመጨረሻ ሁላችሁም ከየወደቃችሁበት ተነሳችሁ ወደ ጌታችሁ ተሰባስባችሁ የምትመጡበት ቀን እንዳለ ተገንዝባችሁ አላህን መፍራት ነው አላህን መፍራት የተሰነቀ ሰው የፈለገውም ቢሆን በሱ ሩክሳን ተተከመ በአዚማውም ላይ ከሄደ በሁለቱም ጥሩ ውጤት ላይ ያገኛል ከዲን እውቀት ተራቃችሁ እንደገና ደግሞ ተነሳችሁ ጌታ ፍቅር መቅረባችሁን ተዘነጋችሁ በዛ ጊዜ በቀላሉ ሰይጣን ይተናቆላችሁና ከመስመሩ ትርቃላችሁ ይሄን ነው ማወቅና መጠንቀቅ ያለባችሁ ይላል ማለት ነው አላ ሰለላሁ ዐለይሂ ወሰለም ወአለይሂ እንግዲህ የሐጅ ስራ አላህ Subhanahu Wa Ta'ala ያው ተቁርባቶች አድርጎታልና አንዱ ታይ ላይ መርላ ከላይ ሲታይ ጨዋታ ቢመስሉም ትልቅ ምስጢር ያዘሉ ነገሮች ናቸውና በሚገባ ልናቅ ይገባል አንኳር አንኳር ዋና ጉዳዮችን ነው የሚጠቅሰው ዝርዝሩ ተውባ ሐዲስና በፊቅ ኪታቦች በስፋት ተገልጿል ግን ዋና ዋና ነጥቦችን ስፈት ሊያመጡ የሚችሉትን ነገሮች እየጠቆመ ነው ያለው ወሚን الناس ከዚህ ቀጥሎ እንደገና ስለላ ቀድያ ጣልቃ ይገባል ቁርአን ያው በሚሄድበት ጊዜ ተርቲበን ተወዲዒ አይይዝ አንድ ነገር መናገር ያለበትን ነገር ይናገራል በዛ ጣልቃ ደግሞ አንድ ነገር መግባት ካለበት ይገባል እንዲህ አይነት ርዕስ ላይ ነው እናያዝኩት ይሄ ርዕስ ሳያልቅ ሌላ ነገር መግባት የለበትም አይልም ምክንያቱም እያንዳንዱ አንቀጽ የራሷ የሆነ መመሪያ ናት እና ክስተቱ ደግሞ ወህዩ በሚወርድ ጊዜ እለት ተእለት የሚያጋጥማቸው ክስተት በሚከሰቱ ክስተቶች ወዲያው ተስርተስር መመሪያ ይሰጣል ስለ አንድ ነገር እየገለጠ ያለ አስቸኳይ ነገር ከመጣ በመሐከል እንደገና አስቸኳዩ ነገር ጣልቃ ይገባል ማለት ነው ማናው ሰዎችን መስራት ያለባቸውን ነገር እንዲሰሩና እንዲያውቁ ነውና ስለዚህ ወሚንና ሳላ ባልተጠበቀ መልኩ ስለ ሙናፊቆች ተንኮል ያነሳል መካከል ማለት ነው ምክንያቱም በዚህ መካከል የተከሰተ ጉዳይ ስለነበረ ومن الناس ከሰዎች አሉ ባይገርማቸው ይላል ማን يعجبك قوله في الحياه الدنيا አባባሉ የሚያስገርም ትኩረት የሚስብ ሲናገር በጣም ቃሉ አዋቂ ከመሆኑ የተነሳ የሚማርከና የሚያደምህ ሰው ታገኛለህ ይላል ወይ ሸይዱ ፊል ሐያት ዱንያ ማለት በቅርብ ህይወቱ እዚህ ዱንያ ላይ አንዳንድ ተናጋሪ ነገር አዋቂ ሰው ተነስቶ በሚናገርና በሚገልጽልህ ጊዜ አፍ ያስከፍታል ማለት ነው የሚያደም ነው ግን ይሄ ሰው እንደሚናገረው አይሆንም ማለት ነው አስመሳይ ነው ማለት ነው አፈጠሌ ነው የፈለገውን ነገር አስመስሎ መናገር ይችላል የዛን ጊዜ ሰዎች ሁላቸውም ትኩረታቸው ተስቦ በአድናቆት የሚያዳምጡት አለ በቅርብ ህይወት በዚህ ዱንያ ላይ ማለት ነው የዛ አይነቱ ሰው ግን ነገ የመልቂያማ ሲነሳ በተቃራኒው ነው ሁሉም ሰው የሚጠላውና የሚታዘበው ሆኖ ነው የሚነሳው የሚደነቀውና የሚወደደው እዚህ ዱንያ ላይ ነው ማለት ነው ወምን እዛ ሐቃይቆች ድብቅ ምስጥሮች የሚወጡበት መድረክ ስለሆነ የሚናገረውን ሳይሆን የሥራ ውጤቱን ነው እዛ የሚታየው ማለት ነው እዚህ ግን ጥሩ ተናጋሪ በደንብ ሸክኖ በሚናገርበት ጊዜ ውስጡ እውነት ይሁን ውሸት ይሁን የሚያቅተው የለም ያው ሁሉም ሰው ምን አይነት ሰው ነው ብሎ በአርናቆት ነው የሚያየው ማለት ነው ወይሽዱ الله على ما في قلبه እና ሰዎች ያነጋገሩንና አቀራረቡን መሳካት በሚያው ጊዜ ያደንቁታል ያው ግብዞች ናቸውና በአባባሉ ተማርከው ማለት ነው እሱ ግን ውስጡን ያቃል ስለሚያቅ ይሰማዋል ማለት ነው እነዚህ ሰው ምናልባት ይሄ ሰው ሙናፊቅ ነው ውሸታም ነው ብለው ይጠረጥሩኝ ይሆን ይላል ያለበት ይገንበት እንደሚባለው ስለዚህ ያችን ደካማ ጎኑን ለመሸፈን ምን ያደርጋል ወይ ሽዱላህ አላማ في قلبي እና انا اشهد ربي انا اقسم لكم ይላል ማለት ነው ሐሳቡን ያጠናከረ መስሎት እና የዛ ጊዜ ምን ማለቱ ነው አትጠርጥሩኝ የሚጠረጥር ካለ ማንም የጠረጠረው የለም ሁሉም እያደነቀው ነበር ግን ያለበት ይደንበት እንደሚባለው ፍራስ ይስተማዋል አልፎ አልፎ ማለት ነው ከዛ ጊዜ ያንን እንግዲህ ፍራቱን ለመደጎም በመሐከል ቃለ መሐላን ይጠቀማል እንደዚህ ምላጭ እውነቴን ነው ወላሂ ላዚም ይላል ማለት ነው ይህንን አይነት እንግዲህ ለደባ የሚሰሩ ሰዎች እንዳሉ ወቁና ንቁ ይላል አላህ Subhanahu Wa ሙስሊሞች ፈዛዛ መሆናችን ነው የችግራችን ሁሉ ምንጭ ማለት ነው ተንኮለኞች አፈጮሌዎች ይለዱናል ሁሉ ጊዜ ማለት ነው አላህ ግን በማንኛውም አጋጣሚ ንቁ መሆን አለብህ ለምን ያፈጨለ መጫወቻ ትሆናለህ ለምን እንደከብት ይነዳል? ያንዳንዱ ማንኛውም ሰው ሲናገር ይናገር ጥሩ ተተናገረ ምንም ችግር የለም መናገሩ ግን ቃልን ከተግባር ጋር ማመሳከር ያስፈልጋል የሰው እንደዚህ ብሏል ግን የሚሰራውስ ምንድነው የሚለውን ማገናዘብ አለብህ ማለት ነው የቃል ሰለባ መሆን የለብህም እና ወይሽዱላህ አላማ ፊ በልቡ ውስጥ ያለውን እናንተ ስለማታቁት አላህም ደግሞ አሁን መግለጫ እንደማይሰጥ ስለሚያት አላህ ይመስክርብኝ ወለግ እውነቱን ነው እምላችሁ እርግጠኛ ነኝ ወላሂ እያለ በእኔ እንደገና በቃለ መሐላ ያዋክባቸዋል ይላል ማለት ወሆ አለድል እና ክርክሩ በጣም የከረረ ሰው ነው በማንኛውም መልኩ ሰዎች በመጥፎ እንዳይጠረጥሩት ቀዳዳውን ሁሉ መዝጋቱ ነው በዛ አባባሉ ማለት ነው እንደ አይነት መልቲ ሰዎች በመሐከላቸው እንደሚኖሩ አትዘንጉ እነዛን ወቁና ቃላቸውን ከተግባራቸው ጋር አመሳስራችሁ እንደተባለው ከሆነ መልካም ሰየው ነው ካልሆነ ግን ማንም አታላይ ሊያታልላችሁ እንደማይገባ እወቁ ይላል ማለት ነው አለድማ ኺሷ ማለት ሸዲዱል ኹሱማ በማንኛውም መልኩ እኔ ያልኩት መሆን አለበት እና በዛም በዛም አዋክቤ የኔን ሀሳብ ማስወሰን አለብኝ የሚል አባዜና ባህሪ ያላቸው ሰዎች አሉ በመሐከላቸው የዚህ አይነቶቹ ሰዎች ደግሞ ማንነታቸውን በሚገባ ጠለቅ ብላችሁ ማወቅ አለባችሁ ዝም ብላችሁ በቃል ተማድነቅና ተማጨብጨብ ይላል ማለት ነው ወኢዛ ተወላ ይሃይነቱ አይነቱ ሰውዬ እናንተን እንግዲህ ሲያምታታችሁና ሲያባብላችሁ ከቆየ በኋላ ከእናንተ ዘወር ሲል ሰዓት ለአርድ ይፍስደ ፊሃ በመሬት ላይ ጥፋትን ለመዝራት እንዲያ ይጣደፋል ይላል ማለት ነው አሁን እንግዲህ የልቡን ሰርቷል የህዝቡ አማኔታ አትርፏል ካሁን በኋላ እኔም በመጥፎ የሚጠረጥረኝ ነገር የለም ይልና ተምሂድ ካረገ በኋላ የሚፈልገውን ፈሳድ በስውር ደግሞ ዘወር ብሎ ይሰራል ማለት ነው ሰው የሚፈልጋቸውን ነገሮች በዛ ጊዜ እሱ እንደዚህ ይሰራሉ ብሎ አይጠቅም ህብረተሰቡ ቅዱስ አድርጎታል ማለት ነው የዛ አይነት እንግዲህ ሌላ የሚሰሩ አሉ አንድ ወንጀል ቢሰራ ማንሰራው ከተባለ በእኔ ላይ ጣት ይቀስራል አይልም ሱማ እንደ እንደ አይነቱ ሰውዬ ይባላል ሌላ ነው እንጂ የሚሆነው ይችን ነገር የሚጠቀሙ ብዙ መልቲዎች አሉ ይላል ማለት ተወላ ማለት እናዘላንኩም እናንተም ሲሰብካችሁ ቆይቶ ከእናንተ ለየት ብሎ በሚሄድበት ጊዜ ታዛቢ በሌለበት ቦታና ሁኔታ የልቡን ይሰራል ማለት ነው ለምን እሱ ታላቅ ሰው ነውና በመጥፎ ስለማይጠረጠር ማለት ነው ዩፍቲደቲያ በመሬት ላይ ጥፋትን ያሰራጭ ይታደፋልና ይዋከባል ወይሊ ሀርታ በዚህ በሚፈጽመውና በሚያሰራጨው ጥፋትና ክፋት አዝመራንና ወነስለ የእንስሳት ዘሮችን ጭምር ሊያወድም ይሯሯጣል ይላል والله لا يحب الفساد አላህ Subhanahu Wa Ta'ala ጥፋትን አይወድምና ስለዚህ እንዲህ አይነቶቹ መልቲዎችና ተንኮለኞች የዚህ አይነት ጥፋታቸውን እንዲያሰራጩ አልፈልግም ለዚህ ነው ንቁና አወቋቸው የምለው ይላል እና ይሄ የመጣበት ምክንያቱ በአንድ ወቅት አህነስ ኢብኑ ሹረይቅ አስተቀፊ የሚባል ሰው ነበረ ሙናፊቅ ነው እና አመንኩኝ አለ ነብዩ አለይሂ ሰላቱ ወሰለም እንቅስቃሴያቸው እያደገ ሲሄድ ወደፊት እንደሚሳካላቸው ገባው መጀመሪያ ተቃዋሚ ነበረ የሰው የጋር መጋጨቱ ውጤቱ ጥሩ አይሆንም እና እንግዲህ ሳይመሽብኝ ቶሎ ከሱ ጋር መግባባት አለብኝ አለና በጣም የታወቀ ተናጋሪ ነበረ ሂዶ ነብዩን ይሰብካቸው ጀመር ማለት ነው በጣም እንደሚወዳቸው እንደሚያከብራቸው እስከ ዛሬም በነገ ዛሬ ነው እንጂ የቆየሁት መቆየት አልነበረብኝም ብሎ በሚገባ ሰበታቸው እሳቸውን ጭምር ዋሂ ካልወረደ ያው ገይባ ያውቁም ስለዚህ እውነት መሰላቸውና ምን አይነት ሰው ነው ብለው አደነቁት ማለት ነው ሰሃቦችም እንደዛው ይህንን እንግዲህ ካደረገና በጣም ትልቅ ሰው አገኘን ዛሬ ብለው ሁላቸውም ደስታላቸው ካላቸው በኋላ አስተኛቸው ማለት ነው በመጥፎ ነገር እንደማይጠረጠር ታመቻቸው በኋላ ሲመለስ መንገር ላይ የሷሃቦች አዝመራ ነበር የደረሰ አዝመራ እሱ ላይ አልፎ ሲሄድ በመንገድ ዳር እሳት ለኮሰበት ይባላል ብዛት ተመጣ ብሎ ሲሰብክ ነብዩን ወደውታለሁ አከብረውታለሁ እንደህን የመሰለ ኑር እስከ ዛሬ እንዴት አመለጠኝ ሲል ቆይቶ አንደገና እንተሰዎች አህዮች ምናምን ሲያገኝ የሙስሊሞቹ ናቸው ሲሉት እንተሰዎችን በጦር ወጋቸው አጂው ቆንያን ያንደን ሰው ሄድ ሱብሃንአላህ ይሄ በዚህ ምክንያት ነው እናንተ ጋር ሲምል ሲገዘት እንደዛ ሲያደማችሁ ያኔ መሰለ ዲስኩርስ ያስደምጣችሁ ሁሉ ሲመለስ እንዲህ አይነት ጥፋት የሚፈጽም ግፈኛ አለ አለ ይሄን እንግዲህ አስመራ ያጣጠለው እንስሳዎችን የጨፈጨፈው ሰው ማን ነው ሲባል ማን ነው እሱ ጭራሽ ማን ነው አይጠረጥርም ታወቀ የተከበረ ሰው ነው እና አላህ ግን Subhanahu Wa Ta'ala ያ ተናንትና እኮ ሲደሰኩርላቸው ያለው ሰው ነው ወንጀልን ሰርቶ ሄደው ላጋለጠው ማለት ነው። አይ ሙፈቀል መሆን የለባቸውም። መልካም ቃል የተናገረ ሁሉ ቅዱስ መሰላቸው እንዴ? ማንንም ምስኪን አንድ ቆስቋላ በዛ አካባቢ ሲዘዋወር አግኝታችሁ አንተ ነብላችሁ እንዳትይዙት ደግሞ እኔ ነግራችኋለሁ ወንጀለኛውን ያ የተናንትናው ፈጥኖ እንዲያደረገው ሁሉ ቁጣላ አላህ Subhanahu Wa ይሄ ነው በሌላው በኩል እሱ መነሻ ይሁን እንጂ የዛ አይነት ባህሪ ያላቸው ሰዎች ሁሉ ዘማን ወመካን እንዳሉ ድርስ መመሪያ መስጠቱ ነው ማለት ነው እና ከሰዎች መካከል በማንኛውም የህብረተሰብ መካከል እኖርባዎች በመላሳቸው የበላይነትን ሊቀዳጁ የሚያምራቸው አሉ በየዘመኑና በየሀገሩ ማለት ነው ይህንን የሚያደርጉ ሰዎች እንዳሉ አውቃችሁ ጠንቀቅ ማለት አለባችሁ መልካም የተናገረ ሁሉ ደግ ሰው አርጋቸው አትውሰዱ በዋህነት ይላል ማለት ነው እና እናንተ ጋራ ሲሰብካችሁና ሲደልላችሁ ከቆየ በኋላ ወይ ዳተወላ ሰዓት ለአርድ ከእናንተ ዘወር ሲል ተነጥሎ በሚሄድ ጊዜ ወይም ቢጤዎችን ሲያገኝ በምድር ላይ ጥፋትን የሚዘራና የሚያሰራጭ በጥፋት ተልኮ ላይ የሚተጋ እንዳለ ኦቁ ይላል ይህንን በማድረጉ ይፍሲደ በመሬት ላይ ጥፋትን ሊያስፋፋ ነው ወይልከል ሀርተ አዝመራንና ወነስለ እንስሳትንም ሊያወድም ነው ይሄን ያደረገው ይላል ያሰበውን ንዝሩ እንዳለ ይቀመጥና አሁን ግን በአጠቃላይ በማንኛውም ጊዜ የዚህ አይነት ተልኮ ያላቸው ሰዎች በሚሰሩት ግፍና በደል ከነሱ ወንጀል ሳቢያ አገር እንዲጠፋ ያደርጋሉ ነው የሚለው በጥቅሉ ማለት ምንድነው ወንጀለኛ እንግዲህ ለሰው አላየኝም ብሎ ወንጀል ባሰራጨ ቁጥር በህብረተሰቡ መካከል ብጥብጥ ነው የሚፈጠረው ወንጀል ከተፈጸመ ወንጀል የተፈጸመበት አካባቢ ማን ነው እንዲያደረገው ይባላል ስለዚህ ሰው ነው አንተም እንጠላውን መተረተው ገሌ ይሆናል ትላለ እኔም ገሌ ይሆናል ትላለ መተማመን ጠፋ በመሐከላችን ማለት ነው ከዛ ፈሳድ መጣ አላህ ይቆጣል ያ ድርቅ ይመጣልሃል ማለት ነው ጦርነት ይመጣልሃል በዛ ምክንያት የዛ ጊዜ የሚመጣው ድርቅ ከሰዎች አልፎ ምንም የማያውቁትን እንስሳዎችን እንዲወድ ያደርጋል ድርቅ ሁለት አመት ሶስት አመት በመደዳው ዝናብ ከቀረ ሰው ብቻ ነው የሚያልቀው በሙሉ ዛፉ ቅጠሉ ሳሩ በሙሉ ከምድር ላይ ያለ ነገር ሁሉ አፈር ደም ይበላል ማለት ነው በማን በብዛ በተንኮለኛ ሰው ፈሳድ ሳቢያ ማለት ነው ስለሚዘራው በሚዘራው እና ስለዚህ እንስሳቶች ድርቅ በሚሆን ጊዜ ለአነቱላህ አለ በኒ አደም ይላሉ ይባላል በራሳቸው ቋንቋኛ ሰማቸው ምንድነው እንግዲህ እነሱ ባመጡት መዘዝ እኛ ማለቃችን ነው የአደም ልጅ እኮ ነው እንግዲህ ያመጣው ይያሉ ያወግዛሉ ይላል ይሄ እንግዲህ በእኔም በአንተም ላይ ሊመጣ የሚችል ነገር ነው ማለት ነው መጠንቀቅ አለብን ፈሳድ ሀገራችን በተለምዶ ክርስቲያኖች አስታውሳለሁ ህፃን ሁኜ እኔ ጎረቤቶቻችን አገር ታጠፋለ ህፃን ልጆች ስለራቸው ሲጣሉ አንድ ነገር ልጅ ተመጣ ከጎረቤት ይህ ሀገራችን ነው የሚሉት ሽማግሌዎች የሀገራት ለምን ወንጀል ተመጣ ሰዎች ግጭት ከተፈጠረ መዘላለም ከመጣ አገር እንደሚጠፋ ይናገሩ ነበር ክርስቲያኖች ጎረቤቶቻቸው ሽማግሌ የለም እንዴ ሀገር ሰው የለም እንዴ ይሄው ሀገር ላይ ጠፋ ነው የተነሳው አትይዙትም እንዴ ይባላል አሁን ግን ሰለጠነ የሚባለው ዓለም ሁሉ ይሄ ቀርቶ ጉልበቱ ከፈቀደለት ምን በተራጦር ብቻ በአይሮፕላን በሚሳይል ከተማን እንዳለ በደቂቃዎች አመድ የሚያደርግበት ዘመን ነው በአሁኑ ጊዜ ያለው ይህ አላህ Subhanahu Wa Ta'ala አንድ እንስሳ መግደል ወይም አንድ ድርቅ እንዲመጣ ሰበብ መሆንን ተሳር ነው ይሄንን የሚያረጉ አስባቦችን እንዲያትሰሩ እንዴ የሚያረጉትን የመልቲዎች ወቋቸውና ተቆጣጠሯቸው እያለ ነው ያለው አሁን ግን በግፍ ነው በአለም ላይ ያሉ ዜናዎችን ስም ውስጥ በሙሉ ዜናዎቹ ዘጠና በመቶ እልቂት ብቻ ነው የሚያወሩት ከዛ የሚያወሩ በጣም ትንሽ ነገር ነው በገሌ ሀገር ይሄን ያህል አለቀ በገሌ ሀገር ይሄን ያህል በገሌ ሀገር በሙሉ ዜናዎችን እስቲ ልብ ብላችሁ ተከታተሉ ትልቁ ዜና በአለም ዙሪያ እልቂት ነው ጦርነት ያለበት ብቻ አይደለም በተለያየ አጋጣሚ ብቻ የእልቂት ዜና ነው አመዝኖ የሚመጣው ማለት ነው የሁሉ ፈሳድ እየሰፋ መሄዱን ያሳያል ማለት ነው ወይ ሰለጠን እያሉ ኢኮኖሚ አደገ እየተባለ ኑሮ ተሻሻለ እየተባለ ግን ፈሳዱ በዛው መጠን ደግሞ እየሰፋ ነው የሚሄደው ማለት ነው እና አላህ Subhanahu Wa Ta'ala لا يحب الفساد ጥፋትን አይወድም እንግዲህ የዲናችሁ የአኸራችሁን ጉዳይ ተውትና እናንተ በተንኮል እንደዚህ አይነት ድብብቆች በሚጀምሩ ጊዜ በዚህ በዱንያ ላይ የመኖር እድላችሁ ራሱ አደጋ ላይ ይወድቃል የዚህ አይነት መልቲዎችን ደግሞ ሀግ ማለት መቻል አለባቸው መራምኩም ሙንከራን ፈለቀይሩ እንደተባለው እና ሙፍሲዶች ትንሽ አጥፊዎች ትንሽ ወንጀለኞች አገር በሙሉ እንዲጠፋ የሚያደርጉ እነሱ ናቸውና ሁሉም ሰው ወንጀለኛ አይሆንም በማንኛውም ጊዜ ቢሆን ጥቂት ወንጀለኞች ናቸው አገር የሚያጠፉት ስለዚህ አንድ ቀን ነብዩ አለይሂ ሰላቱ ወሰለም የሆነ መናማዩና ደንግጠው ተነሱ መዲና ላይ ከተነሱ በኋላ ወይሉ ለልዓረብ ምን ሸርን ቀድ ይቅተረብ ቀድ فتح اليوم من ردم يأجوج مثل هذه አል ወይሉ ለልዓረብ ምን ሸርን ቀድ ይቅተረብ በጣም ሰውነታቸው ተለዋወጠ እዚህ ባለቤታቸው ደነገጠችና አነህሊኩ ወፊነ ወፊነ ሳሊሁን ያ ረሱላህ አለቻቸው እና የአላህ ወዳጆች ትልልቁ ሰዎች እያሉ እነ ወንጀል እንደተሰራ ብሎ አላህ ያጠፋን ይሆን እንዴ አለች ናም اذا كثر الخبث አሁን ትልልቅ ሰዎች መኖሩ ምን ፋይዳ አለው አጥፊዎች ከበዙ አሉ አጥፊዎች ከበዙ አለል ፈሳድ ከበዛ ነብዩ አለ ስድቆቹ አሉ ሷሊሆቹ አሉ ብሎ አይተውም ምክንያቱም አላህን የሚያስቆጣ ወንጀለኛ ከበዛ ያ በርፈንት እያደገ በሄደ ቁጥር ሷሊሆችን ከፈለገ ይወስዳቸውና ሌላውን ይጠርገዋል ማለት ነው ስለዚህ አላህ ነብይ ይያሉ ምንም ነገር አይመጣብንም ብላችሁ መዝናናት የለባችሁም ስድቆቹ ሁለፋዎች ይያሉ ምንም ነገር አይመጣም ማለት እንኳን አይቻልም ፈሳድ በተቻለ ቁጥር መጥፋት አለበት መጥፋት እንኳን ባይቻል መቀነስ አለበት ማለት ነው ፈሳድ በርቶንቱ በቀነሰ ቁጥር ሰው ልጆች የመኖር እድል ይኖራቸዋል ፈቃድ እያደገና እየናረ ሄደ ግን የአኸራው ጉዳይ አይደለም እዚህ ዱንያ ላይ የመኖር እድልህ አደጋ ላይ ይወድቃል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ሀርተ ወነስ ላይ የሚለው መጀመሪያ ሰለኑ ላይ እንደተባለው ሙባሸረተን አዝመራ ያጣጥላል ወይም እንስሳ ሰውን ይጨፈጭፋል የሚለው ሳይሆን በዚህኛው አባባል በሚፈጽመው ወንጀል ሳቢያ አላህ ይቆጣና በላይ ይመጣል ማለት ነው በዛ በበላው ሳቢያ ሁሉ ነገር እርጥቡንም ደረቁንም ያቃጥለውና አገር እንዳልነበረ ይሆናል ይህንን ወቁና ተጠንቀቁ ይላል ማለት ነው ወኢዛ ቂለ ለሁ ተቂላ የዚህ አይነቱ አፈጮሌ ታዳ ከሰዎች ጋር ሲሆን መልአክ መስሮ ዘወር ሲል ሰይጣን የሚሆነው አላህን ፍራንተ ሰው ተው የያዝከው አካሄድ ትክክል አይደለም ብለው የቅርብ አዋቂ ጓደኛ ዘመዶች ሊሞክሩት ሲሞክሩ ደግሞ አላህን ፍራ አካዲ እኛ ትክክል አይደለም ሰው አላወቀብኝም ታዛቢ አላየኝም ብለህ የምትሰራውና የምታወራው ነገር እኮ ጥሩ አይደለም ተው አላህን ብትፈራ ይሻልሃል ተብሎ ምክር ሲሰጠው አፈዘቱ ዒዘቱ ቢልኢስም እና ትዕቢት የበለጠ ይገፈትረዋል በወንጀል ላይ ማለት ነው ለምን አላህን ፍራ አባላለሁ አንዳንድ ተጠቂላ ሲባል አንተ ተጠቂላ ይላል እንደ ስድብ ቆጥሮት ማለት ነው ተጠቂላ ማለት በጣም ጠቃሚ ምክር እኮ ነው አላህን መፍራት ለሁላችንም ስንቅ መሆን አለበት ወተዘወዱ فإن فرز للتقوى እንዳለው ማለት ነው ግን እተቂላ ፉላን ሲለው አንድ ሙኻለፋ በሚያይበት ጊዜ ደሙ ይፈላና የበለጠ ምን አጠፋ ብሎ ደንገጥ ማለት ሲገባው አትጠቂላ ይለዋል ማለት ነው እና ይሄ ትቢት ነው ትቢቱ የበለጠ እንደገና ያንደረድረዋል መጠርጠር ካልቀረማ ይልና የበለጠ በዛው ላይ ሽንጡን በትሮ ይከራከራል አለ ሐቅ መስሎ ማለት ነው አፈደቱ العزه ማለት አልሐኒየቱ ማለት ነው ሐኒየተ الجاهليه ደራ ይዘውና እኔ እንዴት በመጥፎ ተጠረጠርኩኝ እያወቀ መጥፎ እንደሚሰራ እያወቀ ለምን ሰዎች በመጥፎነቴን ይናገራሉና ማስጠንቀቂያ ይሰጡኛል ስለዚህ ከላይ ላይ ሙድዲፋ ማረግ አለብኝልና ባለ በለለ ኃይሉ ተነስቶ ይከራከራል ማለት ነው ስለዚህ በወንጀል ላይ የበለጠ የደራው ያንደረድረዋል ማለት ነው ፈሐስቡሁ ጀሃነም እንደ አይነቱ ትሊተኛ ታዲያ መጀመሪያውንም ማድረግ የሌለበትን ነገር ማድረግ ሳይበቀሳያን ሰው እንደገና ደግሞ መካሪዎችን ገልምጦና አመናጭቆ ራሱን ቅዱስ ለማድረግ የሚስተረጨር ከሆነ ይሄ ምክር አልመለሰውም ማለት ነው እና ምክረው ምክረው እምቢ ካለ እንደሚባለው ያነ የመጨረሻው ምን ይሆናል ፈሐስቡ ጀሃነም በቂው ጀሃነም ትሆናለች እንግዲህ መጀመሪያ አቂል እንደመሆኑ ይህ አይነት አካሄድ መጥፎ መሆኑን አውቆ ራሱን በራሱ መመለስ ነበረበት ከዛ አልፎ ደግሞ ዘመድ ወዳጆች ሲመክሩት እንቢ የሚልና በትዲ ተንደርድሮ አታከ ዘራፍ የሚል ከሆነ ይሄ ደንበር አልፏልና ዳኝነቱን ለኔ ትተውታላችሁ ጀሃነም ተደግሶለታል ይላል አላህ Subhanahu Wa Ta'ala ወለቢሰል ሚሃድ ለሱ ምንኛ የከፋች ምንጣፍ ናት ጀሃነምን እንደ ፍራሽ ያደረገለት ማለት ነው እና ጥሩ የፍራሽ አዘጋጅተን እየጠበቅነው ነው እዛች ላይ ያርፋል ግዴለም ይላል ማለት እና እንግዲህ እያንዳንዳችን ራሳችንን መጠርጠር ይኖርብናል አንድ ነገር እንደዚህ አላህ Subhanahu Wa Ta'ala ተጠር ያሉ ቃላቶችን ማያቶችን በሚተነዝር ጊዜ እኛ ሁል ጊዜ ሰዎች ስንባል አሻግረን ነው የምናየው እና ራሳችን ለአይናችን ቅርቡ ፊታችን ነው ከአካላችን ሁሉ አይደለም ግን አይናችን ፊታችን ላይ ሆኖ ፊታችንን አያይም ሌላውን ሩቅ ሩቅ አካል ነው አሻግሮ የሚያየው እንደዚህ ነው አይብ ነገርም ከተነሳ ትችትም ከተነሳ እገሌ ይሆናል እገሌ የመሰሉትን ሰዎች ነው ብለን ነው ጣት ምንቀስረው ማለት ነው እኔ እኮ ልሆን እችላለሁ የሚለውን እንረሳለን ይሄ ሰው ድክመት ነው ማለት ነው እያንዳንዳችን ሁሉ በእኔ አደመ ፈጣ ወኸሩ ፈጣ እንዳለው ሁሉም ለስተት የተጋለጠ ነው የስተት በርሰንቱ ሊለያይ ይችላል ያንዱ በዛ ያንዱ አነስ ያንዱ ከበድ ያንዱ ቀለል ሊል ይችላል እንጂ ሰው ከተባለ ደካማ ጎን አያጣውም ማለት ነው ራሳችንን ከገመገም ከማንም የበለጠ እናቃለን ራሳችን ምን እንደምንሰራ ከሰዎች ጋር ሰውን የምንሰራው የምናገረው ምንድነው ብቻችንን ስንሆን የምናረገው ምንድነው ይህንን ራሳችንን መገምገም አለብን ማለት ነው ይህንን እንግዲህ በሚባልበት ጊዜ ግን ሩጦ ቀድሞ እገሌን የመሰሉትን ሰዎች ነው አይደለም እንላለን ማለት ነው እኔን ነው ብለን ነው ማየት ያለብን እኔን ነው ሌላውን ማምናቃለሁ ከላይ መልካም መስሎ ፈረኛ ሊሆን ይችላል ብለን ነው በአክስ ነው መገመተ እኔ ግን አቃለሁ ሰዎች ጥሩ ሰው ነው ብለው ያመጉስኛል ያደንቁኛል እኔ ግን አቃለሁ ጌታዬ የምሰራውን ጥፋቴን ብለህ ከጌታ ጋራ መታረቅና መስማማት ያለብህ መጀመሪያ ወደ ራስህ ታርጌት ታረግ ነው ማለት ነው እና ወሚን الناس من يشري نفسه ابتغاء مرضات الله በአንጻሩ ደግሞ እንደገና ተቃራኒውን ሰው ይጠቅሳል ማለት ነው አንዳንዱ ከላይ ቅዱስ ውስጡ ምርኩስ ይሆናል ማለት ነው እንዳለፈው ሌላው ደግሞ ከላይ ደካማ በሰው ዘንድ ቦታ የሌለው ይሆንና አላህ ዘንድ ደግሞ ትልቅ ይሆናል ማለት ነው ሁሉ ሁለቱንም በራሳችን ላይ ማምጣት አለብን እኔ ለምሳሌ ደካማ ሆኜ ሰዎች የሚንቁኝ ቦታ የማይሰጡኝ ከሆነ ምናልባት ከጌታ ጋር ያለው አላቃ ምን ይመስላል ብዬ ብገመግም ከጌታ ጋር ያለው ጥሩ ነው ምንም ግን ጌታ የከለከለውን ሰርቼ አላቅም ያዘዘኝንም አጓድል ያላቅም የሚል አቋም ካለኝ አላህ ዘንድ ቅዱስ ነኝ ማለት ነው ሰዎች ግን ይንቁኛል ችግር የለም ሲናቀኝ ምን ይጎዳኝ እሱ የፈጠረ ጌታ ጋር ከተስማማሁኝ ማለት ነው በተቃራኒው ደግሞ ከሰዎች ዘንዳ ትልቅ ቦታ ተሰጥቶት የሚወደድ የሚመጎስ ይሆናል ውስጥም ግን ካላ ጋር ከርባን ነው ማለት ነው የሰው የሰዎች ማደንቁት ምንድነው ጥቅሙ ስለዚህ ሰዎች ሁሉ ጊዜ ከዛ አይወጡ ማለት ነው ወይ በሰው ዘንዳ የሚደነቁ ናቸው ወይ የሚናቁ ናቸው በአላህም ዘንዳ ወይ የሚወድቁ ናቸው ወይ የሚነሱ ናቸው ማለት ነው ሚዛኑ ግን ይለያያል የአላህ ሚዛንና የሰዎች ሚዛን የተለያየ ነው ማለት ነው እሱም የውስጡን እነ ሰዎች የሚያወጥ ላይ መርላ ነው እና ስለዚህ ምን አለ ወሚን الناس ከሰዎች አሉ من يشري نفسه من يبيع نفسه ራሱን የሚሸጥ ሰው አለ አለ ابتغاء مرضات الله يا الله ውዴታ በመሻት የአላህን ውዴታ በመናፈቅ ሁሉን ነገር ለአላህ መሰዋት ተፈልጋለሁ ሌላው ቀርቶ መተኪያ የሌላት ነፍሴን እንኳን ታስፈልገ ለአላህ ልሰጥ ዝግጁ ነኝ የሚሉ ጎበዞች ደግሞ እንዳሉ አቃለሁ ይላል አላህ Subhanahu Wa Ta'ala እና ወሽሪ ሸራ ቢማና باع وبمعنى اشترى ሁለቱንም ማዕና ይይዛል እዚህ ላይ من يشري نفسه ማለት ማን يبيع ነፍሰው ራሱን የሚሸጥ ሰው አለ ማለት ነው ከእኽላሱ ብዛት የተነሳ እንኳን ጉልበቱን እንኳን ገንዘቡን እንኳን ጊዜውን ንብረቱን ይቅርና ነፍስህን ፈልጋለሁ ዛሬ ለኔ ተሰዋቢ ነው አላህ ቅር የማይለው ጎበዝ አለ ነው እና ለጌታ የሰጠህ ነፍሴን አንተ አይደለም እንዴ አንተ ተፈለካት ለአንተ ቁርባን ሆን ደስ ይለኛል ብለው የአላህን ውዴታ ለማገኘት ሲሉ ነፍሳቸውን እንኳን የማይሳሳሉ ለኔ ለመስጠት ይላል ወዳጆችን ደግሞ ሲያደንቃቸው እነዚህ ሰዎች ግን በደካማዎች እይታ ቦታ የሌላቸው ሊሆኑ ይችላሉ ሩባ ሻሳ አክበረ መንቡዲን ቢልባባ لا يؤبه ራሱ ጨብራራ ምን ሰው የሚቀም ሰው የሌለው ጎስቋላ ሰው ዘንዳ በር ላይ እንኳን ቢመጣ ምን ታረግ መጣ ዞር በልባስ ተብሎ እንደውሻ የሚገለመጥ ስንት ነው አላህ ዘንዳ ቦታ ያለው አሉ ረሱል አለይሂ ሰላቱ ወሰለም በተቃራኒው ደግሞ ስለዚህ መርዳት ابتغاء مرضات الله طلب رضا الله يا الله ውዴታ ፈልጎ ሌላው ቀርቶ ነፍስህን እንኳን ስትሚሉት ወደ ኋላ የማይልና የማያንገራግር እንዳለም ይታወቃል ከነዛ ለመሆን ነው መጣር ጎበዝ ማለት ነው የሚለው والله رؤوف بالعباد እና አላህ Subhanahu Wa Ta'ala በባሮቹ እጅግ ሩህሩህ ነው ጉዳቸውን እያወቀ እንግዲህ በእናንተ ሚዛን እርኩስን ቅዱስ ስታረጉ እንደገና ቅዱስን እርኩስ ስታረጉ ይህንን ገበናችሁን ባይሸፍንላችሁ ኑሮ ጉዳችሁ ይፈላ ነበረ በባሮቹ ሩህሩህ ነውና ይህን ሁሉ እያወቅኩኝ ነው ሸፋፍኝ ያዝኳችሁ ግን እናንተ ዛሬ ብትሸፈኑ ነገ የምትጋለጡበት መድረክ ስለሚመጣ ልብ ልትሉና ቆም ብላችሁ ልታስቡ ይገባችኋል ይላል وصلى الله وسلم على النبي والسلام على رسول الله እና እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች በመሰረቱ የአንድ ሰው ዘር ሆነው እያሉ በአቋምና በባህሪያታቸው ምን ያህል እንደሚለያዩና እንደሚራራቁ እያሳየን ነው ያለው ማለት ነው ስለዚህ የሰው ልጅ ማንነቱን የሚወስነው በተግባሩ ነው በአቋሙ ነው እንጂ በመልኩ በቁመቱ በውበቱ በዘሩ በሀብቱ እንዳልሆነ ነው የሚያሳየን ማለት ነው የኛው አያት የመጣበትም ሰበብ አለው እህተኛው ሙናፊቅ የነበረው አክነሱን ሽረቅ የተባለው ሰውዬ ምክንያት ሲሆን የዚህኛው ተቃራኒው ደግሞ ሱሃይብ ኢብኑ ሲናን አርሩሚ የተባለ ሰሃቢ ነው በዚህ ደረጃ አላህ ያስቀመጠው ማለት ነው ሱሃይብ ኢብኑ ሲናን ሩሚ ይባል ነበር ይህ ሰውዬ አፍሮ አረቢ ነው ሩሚ ሲባል የሮማ ሰው ፈረንጅ እንዳይመስለን አፍሮ አረቢ ሆኖ በወትሮ ጊዜ ያው ሰዎች ስርዓት የላቸውም ሁልጊዜ እስበርስ አንዱ ሌላውን መውረርና ዘርፎ መሄድ ከዛም ነፃውን ሰው ዝም ብሎ ማርኮ ወሰደውን ሁሉ ባሪያ ማድረግና መሸጥ መለወጥ ልማር ነበረ እና ይሄ ሰውዬ በሻም ሀገር አካባቢ ነበሩ ወላጆቹ ወደ ምስራቅ አውሮፓ የመጡ ወራሪዎች መጥተው አባቱ እንዳውም ባለስልጣን ነበረ ያን ባለስልጣን አባቱን ገለው ወተሰቡን ጨፍጭፈው ህፃን ልጅ ሆኖ ማርከው ወሰዱት ሮማ ሀገር ኑሮ ተዛ በባርነት ብዙ እድሜውን ተገፋ በኋላ እስላም ሲመጣ በአጋጣሚ አላህ Subhanahu Wa Ta'ala ፍርሳ ሰጠውና ተሽጦ መጣ ወደ አረብ ሀገር ማለት ነው መካ ደረሰ መካ ሲደርስ በዛ አንዳንድ ድል መቸም ይገርማ ነብዩ በተላኩበት ጊዜ መጣ እዛ ምን ሳቢቂን الاولين ሆነ ማለት ነው ግንባር ቀደም ከሆኑት ጎበዞች ሆኖ ተሰለፈ እና ሩሚ ይባላል ያደገው ያው ሮማ ሀገር ስለሆነ አረበኛውን በጣም ይከብደው ነበር ጎለዳደፍ ነበር እንጂ አስሎ አረቢ ነው የሰውዬ ይሄ ሰውዬ እንግዲህ ዛገር ሀገር ሲሄድ ባሪያ ስለሆነ ያው የእጅ ሞያ ያሰለጥኗቸውና በዛ ያለቆቻቸው እንዲያገለግሉ ያደርጋሉ የብረት ቅጥቀጣ ሙያ ተምሮ በዚህ በጣም ባሪያ ነበር ብረት ቀጥቃጭ ነበር ሰይፍ ይሰራል የተለያዩ መሳሪያዎችን ያመርት ነበረ እዚህ መካገር መጥቶ በሚሰራበት ጊዜ በዚህ ሙያው ታወቀና በጣም አደገ ንጽነቱንም ማገኘ ከዛ በኋላ በሀብት እያደገ ሄደና አንቱ ከሚባሉት ባለጸጋዎች ማረፈ ማለት ነው በዛ ሁኔታ ላይ ያለ ሂጅራ መጣ ማለት ነው ሂጅራ ሲመጣ መጀመሪያ አካባቢ ያው አልሄደም ያው ጓዝ በዝቶበት ነገ ዛሬ ምናምን ሲል ራሴን አስተካክላለሁኝ እያለ ሲል ሷሃቦቹም ነብዩም ጭምር በሙሉ ተጠቃለው ሄዱና ኋላ እንጥብጣቢ ጥቂት ሰዎች ቀሩ ከነዛ አንዱ ነበረ ይሄ ሰውዬ ኢማኑ ጎበዝ ነው ግን ያለው ሆ ስላልፈቀደለት ብዙ ጓል ስላለው እንግዲህ ለሀገራ የሚሰጠውንም ሊሰጥ የሚልከውንም ሊልክ ሲሯሯጥ ጊዜው ረፈደበትና ቁጥጥሩ ጠበቀ ከዛሬ አመልጠውናል አሁን የተረፉትን እዙ ማስቀረት አለብን ብለው ቀራራ ወጡ መኮች ማለት ነው በዛ ጊዜ ለመውጣት ሲሞክር አልተሳካለትም ነገሩ እየከበደ መጣ እና ያው የወትሮ ገንዘብ ማዕድን ነው ገንዘቦቹን የተለያዩ ቦታዎች በጨለማ ቀበረ እና ሁኔታውን አስተካከለና ከዛ በኋላ ሌሊት ጨለማ ለብሶ ፈረሱን ጭኖ ሲወጣ በተጠንቀቅ ይጠበቅ ነበርና ከላው ኬላ ላይ ተያዘ ማለት ነው ገና መካ ሲወጣ በሚወጣ ጊዜ በሚይዙት ጊዜ እሱ በጣም የታወቀ ጀግና ነው ተኳሽም ነው ማቀስቱን በዘፍ ይዟል ምናደረገ አደረገ መኮች እኔ ወረወርኩት ሊቀስ መሬት እንደማያርፍ ታቃላችሁ አሁን በጀ ያሱ ችቦ ነው እያንዳንዱ ቀስ አንዳንድ ጀግና ይዞ ይወድቃል እና ከምታልቁኝ አንድ ሰው ነኝ ልሞት እችላለሁ ግን እነዚህ ቀስቶች ሳያልቁ እጅ አልሰጥም አላቸው ከዛ በኋላ ደግሞ ሰይፍ ያለ ቀስቱ ሲያልቃላቸው ያቃል ጀግና ነው እሱ ወገባበት ግንባር ማንም ሰው አይቆም እዚህ ፈሩ እናንተ ከተው ሀገር መጣ አጅነቢ ከተው ሀገር መጣ ሀገራችን ላይ በልጽገ ሀብታም ባለጸጋ ሆነ ገንዘብህንም ነፍስህንም ይዘህ በሰላም ሀገር ልትገባ አሉት እዚህ ጊዜ ገባው ገንዘቡን ነው የሚፈልጉት ማለት ነው ገንዘቤን ሰጣችሁ ትተውኛላችሁ እንዳላቸው አሁን ስለዚህ ገንዘቡን እንዲህ እንዲህ ቦታ በቶፋ ተቀብሯልና ስሞክር ትችላላችሁ አሉ ማሰላማ ራፈቅ ሰላም አሉት ማሞት አይፈልጉም ስለዚህ እሱ ተነስቶ በዚህ ምክንያት ነፍሱን ገዛ በገዛ ንብረቱ ማለት ነው ግን በእጃ ዙር ነፍሱን ሸጠ ለአላህ ማለት ነው ዱንያ በሙሉ ትጥርብኝ ብቻ ህይወቴን ይዤ ነብዩ ጋራ ብሎ ወሰነ ማለት ነው ኢነላህ አሽተራ من المؤمنين انفسهم واموالهم بان لهم الجنه ያለውን እድል አላህ ወፈቀው ማለት ነው ምክንያቱም ብዙ ጊዜ ሰዎች ለገንዘብ ብለው ይሞታሉ አሁን ለገንዘብ ብሎ ቢታቆስና ቢሞት ከሳራ ነው ህይወቱንም ያጣል ያው ገንዘቡንም ያጣል ዲኑም ያጣ ሁሉንም አጣ ማለት ነው ግን ሂሳብ አደረገ ለዚህ ገንዘብ ብዬ እኔ ዲኔንም እኔንም ተማጣት ገንዘቡን ልስጣቸውና ብሎ ሲነግራቸው ያንን ገንዘብ ለመካፈል እየተሯሯጡ ተሄዱ ማለት ነው ሻሃቦች ደግሞ ምን ያህል ታማኞች ሻሪቆች እንደነበሩ ያሳያል ጥላቶቻቸው እንኳን ያታልሉናል ብሎ አይጠረጥሯቸውም ታፋቸው አንድ ቃል ከወጣ ያምኗቸው ነበር ይሄ ጥላት ነው እሸቱን ዝም ብሎ እንዲህ አይነት ቦታ ቀብር ያለውኝ ብሎ ቢነግራቸው ሄደው ቢያጡ እስከዛ ሳምልጦ ሄዶ ነበር ቢፈልግ ኑሮ ይችል ነበር ሊያታልላቸው ግን እውነቱን ነው ገንዘቡ ይሄድ ብሎ ወሰነ ማለት ነው እነሱም ደግሞ ሰሃቢ የሆነ ሰው በቃል አንድ ነገር ከተናገረ እንደማይዋሽ ስለሚያውቁ መቶ በመቶ አምነው ወደዛ እየተንጋጉ ሄዱ ማለት ነው ገንዘቡን ሊያወጡ እሱ በሰላም ግመሉን ይዞ መዲና ገባ መዲና ሲገባ ይሄ አያት ወርዷል ገና ተመምጣቱ በፊት አላህ Subhanahu Wa Ta'ala ውዳሴውን አቅርቧል ማለት ነው እንጂ ሽሪ የሚለው ሰሃቦች በልልታ ኬላ ላይ ተቀበሉት ነብዩ ነግረዋቸው ማለት ነው እና ዑመር ኢብኑ ኸጣብ ሃኒ አለከ አባስ እንደ አባሱ ሀይብ ያሉ ማለት ነው እና ወሚን الناس من يشري نفسه ابتغاء ነብዩም ሲመጣ ከፊታቸው ሲደርስ ረቢዓ አልበይዑ አባ ያህያ አሉ አው ያህያ ይባል ነበር እና ተዛሬም የታወክ ነጋዴ ነህ ባሪያ ነበር የዛሬው ትርፍ ደግሞ የባሰ ነው አሉ ሱብሃንአላህ ትልቅ ትርፋ ትርፋል አሁን ያለ ንብረቱን እዚህ ልኮ የለፋበትን ሰጥቶ ነው የመጣው ባዶ እጁን ነው የመጣው ግን በእጃዙር አትርፋል ትልቅ ትርፍ ነው ማንም ያላገኘውን ትርፍ አገኘ ብለው አበሰሩት ረሱል አለይሂ ሰላቱ ወሰለም ይህም ሰውዬ እንግዲህ ለጎበዞቹ ምሳሌ ሆነ ማለት ነው እና من يشري نفسه من يبيع نفسه እንግዲህ ሁሉ የለፋሁበትን ገንዘቤን አልሰጥም ብሎ ቢንገታገት ኑሮ እነሱ ሊገሉት ይችላሉ ገንዘቡም ቀረ ህይወቱም ቀረ ዲኑም ቀረ ማለት ነው ያ ሁሉ እንዳይሆን ያው ዱንያና ዲን ሲጋጭብህ ሁሉ ጊዜ የዛ ጊዜ ነው ውሳኔ ማለት ለዲን ለዱንያ ብለህ ዲንህን ሸጠት የምትል ከሆነ መኖር አለብኝ የምትል ከሆነ ከሰርክ ማለት ነው እና በዲን ላይ ከመጣ በቀጥታ የመጣው ይምጣ ህይወትም ቢሆን እድሜ የተደረሰ እኮ ሞታለሁ ኢማንን አጥተህ ከመሞት የፈለገውን ብለ አቋም መያዝ መቻል አለብህ ማለት ነው እና እብትጋ ኢላህ ያአላህን ውዴታ በመሻት ነፍሱን ለጌታው የሚሸጥ አለ እሱ እንግዲህ በጥላቶች እይታ ከስሮ ነበረ እድሜ ልኩን የለፋበትን ንብረት ተዘርፎ ነው የመጣው ማለት ነው እሱ ግን በጃዙር በአላህ ዘንዳ ትልቅ አትራፊ ሆኖ መጣ ማለት ነው ወላሁ ረውሁም ቢልዒባድ ስለዚህ አሁን እንግዲህ ሁለቱን ምሳሌዎች በተቃራኒ አቀረበልን ማለት ነው እነዛ ኖርባዎች ሙናፊቆች አታላዎች በመላሳቸው መልካም እየተናገሩ በአገር ላይ በወገን ላይ ምን አይነት አደጋ ከራሳቸው አልፈው ውድመት የሚያመጡ መሰሪዎች እንዳሉ እንደገና ደግሞ በራሱ በህይወቱ ላይ የመጣበትን ነገር ሳይሳሳ ለአላህ ሪዷ ብሎ የሚሰጥና መስዋዕት የሚከፍል አለ እነዚህ ሁለት ምሳሌዎች ናቸውና ከየትኛው ጎራ ትሰለፋለህ ነው አላህ Subhanahu Ta'ala የሚለው እና የፈተና እያንዳንዳችን ሊያጋጥመን ይችላል ማለት ነው በአሁኑ ጊዜ እየመጣ ነው የተለያዩ ነገሮች ዲንና ዱንያ እየተፋጠጡ ነው ያሉት አንዳንዶቹ በቃል እንኳን የአላህን ጥላቶች ለማውገዝ እንዴት አድርገን እኛ ነገ አንድ ችግር ቢመጣብን ፓስፖርት ይበላሽብን የሚሉ ሰዎች እናገኛለን ሱብሃንአላህ አላህ አለይሂ ሰላሁ ቢካፊና አብደሁ አላህ ባህር የፈጠረ ጌታ አላህ ነው እሱ ጋር ተጣልተ እንዴት አርጉ ጥላቶች ያዝኑልሃል አንተን ዘመድ ያደርጉሃል በዚህ መስራም አንድ ሰው አይድንም እኮ ዛሬ ደጋፊም ብትለው ዘዘብተኛም ብትለው ይሄ ግንባር ያለው መጀመሪያ ሊመታ ይችላል ያኛውም አይተውህም فمنهم ولن ترضى عنك اليهود ولا النصارى حتى والله اعلم باعدائكم የዛሬው አክራሪ ለመብት የሚጠይቅ ሊሆን ይችላል የነገው አክራሪ ደግሞ ሶላት የሚሰግር ነው ከዛ በኋላ ደግሞ ስሙ አህመድ መሐመድ የተባለው ራሱ ይታደናል ማለት ነው ቅደም ተከተል እንጂ በምንም አይነት አይተው አላህ ደግሞ ነግሮሃል ማለት ነው ካላህ በላይ ወመን አስደቁ ምን አላህ ቂላ ከኔ በላይ ማንንም ገራችሁ ጥላቶቻችሁ ናቸው እነሱ እድሉን ካገኙ በማንኛውም መልክ አይተውም ስለዚህ ሁለት ከሳራ ነው የሚሆነው እሱ ይወደኛል ብለህ ስታጎበድል ስታፈደፍድ እሱ አይቀበልህም ዱንያህም ዲንህም ሁሉንም አጥተህ ትሄዳለህ እያለ ነው አላህ Subhanahu Wa Ta'ala ምሳሌ የሚሰጠው ማለት ነው ያ አዩሃ الذين آمنوا دخلوا في السلم كافة እናንተ አማኞች ሆይ ይላል አሁንም ቀጥሎ እንግዲህ እስላም የሚባል ፕሮጀክት ወይም መሽሩዕ ቀላል ነገር አድርጋችሁ አትሁት እስላምን ተቀበለናል ካላችሁ በሙሉ እስተ ታግር ጥፍር እስተ ጠጉር ድረስ ተዘፈቁበት ይላል እስላም ውስጥ ግቡ ፈራ ተባአት አትበል ሩብ እስላም አንድ ሶስተኛ ግማጅ እስላም የሚባል ነገር የለም እስላም ባህር በሙሉ ግባ ተገባ ይላል ማለት እና የተቆራረሰ የተቀናነሰ እስላም የትም ቸላ ያሳልፍም እርሁሉ ፊስልሚ ተክለል ብለህ ግባ የምትገባ ከሆነ ኢላህ ማለት ነው እና ካፋ የሚለው ሁለት አይነት አንደኛ ለሚገባበት ሁለተኛ ለገቢዎቹም ሊሆን ይችላል ማለት ነው ሙስሊም ነን የምትሉ ሁሉ አማኝ ነን የምትሉ ሁሉ እንደ ቃላችሁ እንደ ስማችሁ ተክለል ብላችሁ በእስላም ውስጥ ግቡ ተወገበ ላይ ተወገበታይ አትሁን ሰለም ያለታል ከሰለም በቀጥ ነው የሚለው አንተም አንተም አንተም ሙስሊም ነኝ የሚለው ሁሉ ሁለተኛው እሷ አንተ አንዱ ግለሰብ ራሱ ስትገባ ሙሉ በሙሉ ለኢስላም ተገዥ መሆን አለብህ ነው የሚለው ማለት ነው መስጊድ ስትገባ ሶላት ትሰግዳለህ ወጣ ስትል ወደ መስጊድ ወደ ሱቅ ስትሄድ ሪባህን ትጋፍፋለህ ይሄ ምን አይነት እስላም ነው እስላም ውስጥ ከገባ ለመግባት ብለህ አለብህ ምክንያቱም እስላም ማለት እስላም ለረብል ዓለሚን ለጌታ ሙሉ ሙሉ እጅ መስጠት ማለት ነው አንተ እንዳደረግህ አድርገኝ አንተ ይወጃሃል ያልከኝ ተቀብላለሁ አንተ ይጎዳል ያልከኝ ትቻለሁ ብለህ ለአላህ እጅ መስጠት ማለት ነው ኢብራሂም እንዳለው አላህ Subhanahu Wa Ta'ala አስሊም አላቸው ቃል አስለምቱ ለረብ العالمين ጥያቄው ምንድነው የሚፈለግብኝ እንኳን አላሉ ለኔ እጅ ትሰጣለህ እንዳረኩ ለመሆን ዝግጁ ነው ስላቸው አው ዝግጁ ነኝ ያረከውን አድርገኝ አንተ ያደረከው አይከፋም ለኔ ነው ያሉት ማለት ነው አሁን እስላም ማለት እንደዛ ነው በአሁኑ ጊዜ ግን ተቃራኒ የሆነ ነው ማለት ነው እስላም ለተሽማ በተለበስ ሶርተ ጎተት ችግር የለው ሙስሊም ነው ማለት ነው የምትሰራው ግን ከካፍሮች የበለጠ ሊሆን ይችላል እንደ አይነት እስላም የተማያደርስምና መጀመሪያ ወደ እስላም ተገባችሁ ተቅልል ብላችሁ መግባት አለባችሁ ካልፈለጋችሁ ደግሞ ምንም ድብብቆሽ አያስፈልግም እንደ ሌሎቹ ለምን ግልጽ አትሆኑም ይጉርጉር እስላም የለም ነው የሚለው አላህ Subhanahu Wa Ta'ala ካፈተን ሁላችሁም በሙሉ መግባት አለባችሁ ወይም ደግሞ ሁለንተና ስሜታችሁ በሙሉ በእስላም መዘፈቅ አለበት እንጂ ግማሽ ሩብ እያላችሁ ማወላወልና ለበልተው ማለት አያዋጣም ነው የሚለው ማን ወላ ተተቢዑ ኹጥዋት ሸይጣን እና የሰይጣናትን እርምጃ የሰይጣንን እርምጃ አትከታተሉ ሸይጣን በማይገባ ዘዴ ይሾፍራል ያዘጋ ይነዳል ማለት ነው አንተ እንደ ዘመኑ መኖር አለብህ እኮ አሁን ጊዜ ጊዜው ተለውጧል እንደ ወትሮቹ ለግርር ብለህ ትላለህ እንዴ ይላል ማለት ፍጹም መሆን አለብህ ጊዜው ጋር መራመድ መቻል አለብህ ማለት ምንድነው ሸርሙጣው ጋር ስትገናኝ ሸዲደን ሸርሙጣው ጋር ሌባው ጋር ስትሆን አውልክ ተጠጩ ጋር ስትሆን ጨፍር ማለት ይሄ ነው እስላም ምድር ስትገባ ደግሞ ተውበን አስተካክለህ ትሰግዳለህ ካላ ሁሉ ጋር ትኖራለህ ይላል ይሄ ከጠዋት ሸይጣን ነው ይላል አላህ Subhanahu Wa Ta'ala የሰጣ መንገር ነው ሚና አለኝ ነው የሚለው አላህ Subhanahu Ta'ala የኔ ሆኑ የኔ መሽሩ አለ ተኔ መስመር መሄድ አለባቸው ከዛ አልፈልግም ያሉ ደግሞ ይለይላቸውና ሰይጣን ጋር ይወግኑ ግን ከዛም ከዛ መሆን አለ የሚል መረከ በፈረሰይ ነው እንዲነው የሚባለው ሁለቱም ጥቅሙ ስለዚህ እንደ አይነት ነገር የለም ሚና አለኝ ይላል ادخلوا في السلم كافه ولا تتبعوا خطوات الشيطان ሰይጣኖች ግን ምን አለ እንደ ጊዜው እንደ ሁኔታው ከሁሉም ጋር ማሴ በሆነ መልኩ መኖር ይቻላል የሚለው አይደለም ሸይጣን ነው እንደዚህ የሚለው ባጢልና ሀቅ እንዴት አድርጎ ይቻቻላሉ አሁን መቻቻል ከተቻለ ዲን ሳይነካ ይቻላል ጥሩ ነው ግን ዲንን እየሰዋህ እኮ ነው አንተ ዲንን በሰዋህ ቁጥር ነው እነዛ ሰዎች እንደ ዘመድ አድርገው የሚጫወቱብህና በእስላም ውስጥ ጥቅልል ብላችሁ መግባት አለባችሁ በእስላም ውስጥ ጥቅልል ብሎ የገባን ሙስሊም ደግሞ ማንም ሰው በቀላሉ ሊያታልለው እንደማይችል የታወቀ ነው ማለት ነው የዚህ ማንነት ይታወቃል ተከበራለ ከመሽጎት ከመሽጎጥጎጥ ግን አትድንም ይወቅታል የበለጠ ማለት ነው ይሄ ደግሞ የመጣበት ምክንያት ሱብሃንአላህ ዛሬ ስንት ጀራኢም እየተሰራ ሰዎች እኛ ሙስሊሞች ነን ይላሉ ግን እንደ አይነት ወቀሳና ማስጠንቀቂያ የሚሰጣቸው በዛ ሰዓት እኔ ሲሆነች እዚህ ግባ ማትባል ትንሽ ከት የሰሩ ሰዎች ናቸው ለአያት መውረድ ሰበብ የሆኑ የአያት የመጣበት አብዱላህ ብኑ ሰላም በሚባሉት በታላቁ ሰሃቢ ምክንያት ነው አብዱላህ ብኑ ሰላም በነብዩ ከመምጣታቸው በፊት የመዲና አገር ካካም ነበሩ አጠቃላይ ጳጳስ ማለት ነው የይሁዶቹ የይሁዶቹ መሪ አጠቃላይ ይሄ በዚህ ደረጃ የነበሩ ሰው ይላል ሂዳያ ሰጣቸውና ሰለሙ ማለት ነው ምክንያቱም ተውራትን በሚገባ ያውቃሉ አህመድ እንደሚመጣ በደንብ ያስተምሩ ነበር ራሳቸው ያ ነገር ሲመጣ መጀመሪያ የተለያዩ ፈተና ሰጡ ያ ፈተናውን ሲያልፉ ነብዩ والله ان هذا الوجه ليس بوجه ከዳባሉ እንኳን ጥያቄን መልሶልኝ ባይመልስም እንኳን ፊቱን ራሱ ግንባሩ ታነበው የውሸታም ግንባር አይደለም አሻዱ አንከ ረሱላህ ብለው ተቀበሉ ማለት ነው አላህ ወፈቃቸው ከዛ ወደ አምስት የሚሆኑ የራሳቸው ጓደኞችና ተማሪዎቻቸውን ሰለሙ ከዛ በላይ ያለው ሆዳም ግን ወዲያ ወቃለቆቹ ተቀብለውት አይኔ ግንባር አድርገው ብለው ቀጠለ ማለት ነው ይሄ ያደጉበት ነገር መጥፎ ነው የለመዱት ልማድ እንደሚባለው ሰውዬ ከልባቸው ነው የሰለሙት አላህ ፍቋቸዋል ስልጣናቸውን ክብራቸውን ማዕረጋቸውን ንብረታቸውን ትተው ሌላው ቀርቶ በደሰባቸው እርኩስ አደረገ አይን ላፈራላቸው ያ ሁሉ መስዋዕት ከፍለው ከእስላም ተቀላቀሉ ማለት ነው ከተቀላቀሉ በኋላ ሁለት ነገሮችን ቅሪላቸው ነበረ ማለት ነው ታደጉባቸው ነገሮች አንደኛ ተውራትን በጣም ከልጅነታቸው ጀምረው ሸምድደውታል ህይወታቸው ነው ከተውራት ያው አፋቸው አያባራም ነበረ ተውራትን ተማቀንቀን ያ ተውራት አሁን በቁርአን ተተክቷል እና ቁርአን ነው መቅራት ያለበት ካሁን በኋላ ተባሉ ማለት ነው ተውራትን ዞር ብለህ እንዳታይ ተውራት በመሰረቱ ያላ ኪታብ ነው ልብ በሉ ግን በተረኛው ስለተተካ ጊዜ ያለቀበት ህገ መንግስት አዲስ ህገ መንግስት ተወጣ በኋላ ዝሮ ማየት ይገባል እንደዛ ሆነ ተውራትን በቃ ካሁን በኋላ የምትሰግደው በቁል ሁላህ በፋቲሃ ነው የምትጸልየው በዚህ ነው ሁሉ ነገር ተቀየረ ማለት ነው ይሄ ነገር እንግዲህ ከልጅነት ጀምረው ያደጉበት ነው በአባት ደረጃ እስከሚደርሱ ድረስ የኖሩበት ያ ከደማቸው ጋር የተቀላቀለው መመሪያቸው ተከለከለ ታገደ በህግ ማለት ነው በዛ ፈታ ገና አዲስ የማያውቁት እንደገና ፊደል ቆጠራ ገቡ ማለት ነው ወላሂ ማጥናት አልፋቲሃ ወተህያቱ ሆነ ስራቸው ማለት ነው ተባባስነት ወደ ተራ ተማሪነት ምን አይነት ፈተና ነው እንደገና ደግሞ የይሁዶቹ በዓል እንደምታቁት ለእንደኛ ጁሙአ ዋናው በዓላቸው ቅዳሜ ነው ቅዳሜ ቀን ደግሞ የነሱ እንዲሁ ዝም ብሎ ተራ አንደኛ ጁማም አይደለም በጣም ጠንካራ በዓል ነበር ምንድነው በቅዳሜ ቀን አንድ ሰው የተደፋው አኩባያ ማንሳት አይችልም ስለ ዱንያ ጉዳይ ተጧት ዘምሮ ፀሐይ መጥለቂያ ድረስ በኢባዳ ላይ ተጠምዶ መዋል ነው ግዴታ የዚህ ደግሞ ስርዓት መሪው እሳቸው ናቸው ቁንጮ ማለት ነው እድሜያቸው በሙሉ በዚህ ነው ያለፈው አሁን ቅዳሜ ቀን ተራቀን ሆነ ሰኞ ሆነ ማለት ነው ቅዳሜ ቀን ቅሪላቸዋል ይላቸዋል ቅዳሜ ቀን ምን ያህል ስንት ኢባዳ ስንት አልሳር እንደሚያደርጉ ዘተውራት የለመዱ 70 80 ዓመት ያስቆጠሩ ሰውዬ አሁን ግን ጅሙዓ ተሰገድክ በቃ ሌላ ያስፈልግም ተባለ ማለት ነው በዚህ ነገር ላይ እንግዲህ ስሜታቸው ጋር ተጋጩ አሁን ምን አሉ እነዚህን ጥያቄዎች አዙና ነብዩ ጋር መጡ እኔ ወላሂ እስላምን በሚገባ ተቀብለዋለሁ ከደም ተስጋ የተቀላቅሏል ግን አንድ ነገር ጥያቄ አለኝ ምናልባት የሚቻል ከሆነ አሉ ምንድነው ያ ረሱላህ እንደሚታወቀው ተውራትም ያላህ ቃል ነው አይደለም እንዲያላችሁ አዎ ስለዚህ ቁርአንም ያላህ ቃል ነው ተውራትም ያላህ ቃል ነው ያላህ ቃል ከሆነ በዚህ ባላህ ቃል ጌታዬን በወደስኩት በዛ ባደኩበት በጥሩ አንደበቴ ባቀነቅንና አንዳንድ ጊዜ ብቻዬን ሌላውን ሰው ሳረብሽ እንደ በጓዳያችን የለመድኳትን ባደርግ ቅር ይለዋል ጌታ አላቸው ሱብሃንአላህ እንደገና ደግሞ ቅዳሜ ቀን እኔ ጁሙአ ቀንም ያው እንደናንተው ተሳተፋለሁ ቅዳሜ ደግሞ ያደኩበት ስለሆነ በጣም ቅር ይለኛል ቅዳሜ ቀን እንደተራ ነገር ዝም ብሎ መዋሉ እሱን እንደ አንድ አንድ ጸሎት ባደርግ ቅዳሜ ጸሎት ተለመደው ብለው ጠየቋቸው ማለት ነው ይሄ እንግዲህ ለማንም ሰው ምንድነው መልሱ ሊሆን የሚጠበቀው ነበር አለ ቅዳሜን ራሱ በተውራት እኮ ነው እንደ ጁማ የተከበረ ቀን ሆኖ ብሎ ወስኖ ባርኮ አላ አላህ ተውራት ተውራት ነው እንደ ቁርአን ነው ያላህ ቃል ነው ይሄ ነገር አሁን በእኛ እይታ ተቀባይነት ሊኖረው የሚገባ ነገር ነበር በግል ምን አለ በተጨማሪ እስላምን እንዳትጋፋ እንጂ እና ስራ ካልበዛብህ ቀጥል ምንጀገረ በተውራትና አንብብ የፈለከውን ያህል ደስ እንዳለ ቅዳሜንም መቀጠል ትችላለህ ማለት ነበር የሚጠበቀው ግን ነብዩ መልስ እንዲሰጡ እንኳን አልፈቀደም አላህ ጣልቃ ገባ ራሱ ሱብሃንአላህ እድኹሉ ፍልሚካ ምን ማረግን አንተ ሰውዬ ነብዩ መልስ እንዲሰጡ ድል አልሰጣቸውም ራሳቸውን አስተያየት እንዲሰጡ ናባይታቸው ምን ይሰጡ እንደነበር አይታወቅም እንደሰውነታቸው ይቻላል ምንም ይላሉ ተብሎ ነው የሚጠበቀው ምክንያቱም በተመሳሳይ ጥያቄዎች እዛ አይነት መልስ የሰጡበት ጊዜ አለ ግን አላህ እሳቸው አያገባህም ስለዚህ ጉዳይ አለና ወዳው ጅብሪል ላይ መጣ ጥያቄው ቀርቦ መልስ ሳይሰጥ ጅብሪል ከተፋለና ያ አዩሃ الذين امنوا دخلوا في السلم كافة ولا تتبعوا خطوات الشيطان ተውራትን ማንበብ ቅዳሜ ቀን ማበል የሰይጣን መስመር ነው ተብሎ መግለጫ ተሰጠ ካላህ የቢድአን አደገኝነት ልብ በሉ ይሄ ነገር በመሰረቱ መሽሩዕ ነው ተውራት በከሊሙላህ የታወጀ ነገር ነው ግን ጊዜ ያለቀበት ተሰረዘ ህግ መሆኑ ቀረ ከዛ ፈንታ ጁማ በቅዳሜ ጁማ ተተካ በተውራት ቁርአን ተተካ ካሁን በኋላ የእስላም ህግ ይሄ ነው እስላም ምን አጓደለና ነው ከሌላ የምትበደረው ነው የሚለው አለማ ኮንቱ ለኩም ዲነኩም አይደለም አንድ ነገር እኮ መጣፊያ የሚፈለገው ከዳዳው ሲኖር ነው ጉድለት ሲኖር ነው እስላም ከሁሉም ካለፉት ሁሉ ሃይማኖቶች የበለጠ ሙሉ እና ፍጹም ሆኖ አንጥቼዋለሁ ሙስሊም ነኝ የሚል ሰው እስላምን ይላበስ ከዛ በኋላ እስላም ላይ ድርሶ እያመጣ መጣፍ አይፈቀድም አለ አላህ Subhanahu Wa Ta'ala ሰውን የሚፈጥሩት ቢድዓት ምን ይባላል ይሄ እኮ መሰረቱ ያላህ የደነገገው ነገር እና ድኩሉ ሲስተም ይካፋ በእስላም ውስጥ ጥቅልል ብላችሁ ግቡ በሰውዬ ገብተሃል አሁን በኋላ ማቂን ጨርቀን የለም ምን ጎደለብህ መጠቂያ የተሻለ መጠቂያ ሰጥቼ እኮ ነው ያሸጋገርኩህ እንደገና የለማሪ ተገዥ እኮ ነው ሁልጊዜ የፍላጎትና የአላህ ፍቃድ ናቸው መታየት ያለባቸው አሁን እሱ ኢባዳ ከሆነ በእስላም የተዘረጋለ ስርዓት እስከሚበቃው ከሚበቃው በላይ መሄድ ይችላል ማለት ነው እና በአለም ከሆነ ሳምንቱን ሙሉ ኢባዳ አደርጋለሁ ካለ ይከለክለው የለም ሰው ሳምንቱን ሙሉ ቢጾም ሳምንቱን ሙሉ ቢሰግድ ይከለክለው አለ ግን ያቺ የለመዳት ነገር ከፍላጎት ጋር ሄደች ማለት ያላው ሪዷ ተፈጠረታ በዛ ፈንታ ያቺ ነገር ስላደገባት ቅርቅር ይያለችው ነው ያችን ያንተ ፍላጎት ለማርካት ነው እንዴ ከሰው ፍላጎት አይደለም የኔ ኢባዳ ነው ማለት ሁላችን የዘነጋ ነው ዝላይ ነው እኛ ደስ ያለን ነገር ከሆነ ምን አለ ኸይር ነው ምን ይሄን አለበት እንዲባደር ባደርግ እንላለን ምን አለበት የሚባል መመሪያ የለም አላህ ፈቅዷል ወዷል አለ ወሰለም ካልሆነ ግን እስተቅን ከማ ኡሚርት ነው እንጂ ምን አለበት የሚል የሰይጣን ፈትዋ ነው ወላ ተተቢዑ ፍጡአት ሸይጣን ማለት የሰይጣንን መርከባት ተሳፈሩ ማለት ነው ምን አለባት ናት የሰይጣን መርከብ ምን አለበት ባንተ አስተያየት ባንተ ነው እንደዚህ የምትመራው አላህ ምን አለበት ካለ ጥሩ ነው ግን አላህ አንድ ነገር በዚህ ሲል ካለ ከዛ ውጭ ያለ አስተያየት ልሰጥ ራሱ ማለት ነው አንተ ተገዥ እንጂ ህገ ውጭ አይደለህምና ማለት ነው እና በዚህ መልክ እንግዲህ በታላቁ ሰሃቢ ሙንጂ ሙበሽር ቢልጀና ናቸው በነገራችን ላይ ይሄ ሰሃቢ ሙበሽር ቢልጀና እንደና አቡበከር እዛ ደረጃ ያሉ ሰውዬ እቺ ሙኻለፋ ተደርጋ ተነቀፉ ማለት ነው አሪፍ ግዛ ሰውዬ ምነቀፍ ሰይጣን መንገድ ደግሞ ተከተል እንደገና ብሎ አላህ ማለት ነው ኢነሁ ለኩም አዱው ሙቢን ሰይጣን እኮ ለእናንተ ግልጽ የሆነ ጥላት ነው አለ አላህ Subhanahu Wa Ta'ala ግልጽ የሆነ ጥላት ነው አሁን አንተ ባልገባ ሁኔታ ስሜትህን ተንተርሶ ሰይጣን ተውራት ሲያላህ ቃል አይደለም እንዴ እሱን ብታነብ ምን ይጎዳል ቅዳሜ ያላህ ያከበረው ቀን አልነበረም እንደ ትናንት እሱን ኢባዳ ብታረግ ምን ያረጋል ሲል አጅሬ እኮ ነው በዚህ ቀዳዳ ገብቶ ጉድ ሊሰራ እያደባ ያለው አለ አላህ Subhanahu Wa Ta'ala እኔ አዘዝኩህን ተሰራ በቃ ያ ጊዜ ያለፈበት ነው በጊዜ የሰሩት በሰርተዋል አሁን ግን ቦታ የለውም ተውራትና ቅዳሜ ይላል ማለት ነው ሰይጣን ግን ይችን አጋጣሚ ተጠቅሞ ድባቅ ሊመጣ ነውና እሱ ግልጽ ጥላት መሆኑን አውቃችሁ ጠንቀቅ ማለት አለባችሁ በማለት አስጠነቀቅም እሺ እንግዲህ ያው ወቅቱ ስላለቀ ሀሳቡ አልተጠቃለለም ነበረ እዚህ ላይ ለመቆም እንገደዳለን ኢንሻአላህ በነገው ዕለት ይቀጥላል ማለት ነው ወሰለላሁ ዐለ ነብዩ ወላሊከ